بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى وإذا أريد الإبراد بصلاة الظهر فإنه يؤخر الأذان لأنه ثبت في صحيح البخاري عن أبي ذر قال كنا مع النبي صلى الله عليه وسلم في سفر فأراد المؤذن أن يؤذن فقال له أبرد ثم أراد أن يؤذن فقال له أبرد ثم أراد أن يؤذن فقال له أبرد حتى ساوى الظل التلول فقال النبي صلى الله عليه وسلم إن شدة الحر من فيح جهنم وهذا يدل على أن الإبراد يتأخر وليس كما يفعله بعض الناس يؤخر الأذان نصف ساعة عن العادة بل لا يبرد حتى يكون قريبا من صلاة من صلاة العصر وإذا أريد الإبراد إبراد بتفلق جزيلا إبراد مالد تلانتنا إذا صلفنا صلاة الظهر በጣም የሚሞቅበት ሰዓት ላይ በጣም ክፉ የሆነ ሙቀት لبق ذيك هنا በረድ አድርጎ መስገድ የነቢያችን አለይሂ ሰላቱ ወሰላም ሱና ነው። ነቢያችን አለይሂ ሰላቱ ወሰላም ኢደሽተደል ሐሩ ፈአብሪዱ ቢሶላህ ሀሩሩ ሲበረታ በሰላታችሁ በረድ አድርጋችሁ ዘግየት አድርጋችሁ ሰላት ዙሁር ስገዱ ብለዋል። ተቅዲምን ወይስ ተአኺር ነው የሚሻለው በሚለው ላይ አሳልፈናል ማለት ነው። ለሌላው ሰላት የሚወደደው ፈጠን አድርጎ መስገድ ነው። ከኢሻ ሰላት ውጪ ብለናል። ኢሻ የሚወደደው ዘግየት አድርጎ መስገድ ነው። ነገር ግን እዛ አካባቢ ያሉ ጀማዓዎች ይሰግዳሉ። እዛ አካባቢ ያሉ ጀማዓዎች እንደሚከብድባቸው ኢማሙ ወይም ደግሞ የአካባቢው ህብረተሰብ ከተረዳ ቶሎ መስገዱ ያው ለሰው መሸቃ አስቸጋሪ እንዳይሆን ማለት ለሰው አስቸጋሪ እንዳይሆን ተብሎ ቶሎ ያው ይሰገዳል ማለት ነው ኢሻው ከዛ ውጭ ያሉ ሰላቶች ቶሎ ቶሎ መሰገዳቸው ነው የሚበልጠው ታእኺር አይደለም ማዘግየት ሳይሆን ማፍጠኑ ነው የሚወደደው ማለት ነው ማፍጠኑ ነው የሚወደደው ሲባል ከሶላተ ዙሁር አንድ ሐለት ያለው ሶላተ ዙሁር ሲቀር ያ ምንድነው በጣም ሐሩር የበረታበት ጊዜ ሐሩር የበረታበት ጊዜ ሶላተ ዙሁር በረድ ማድረጉ ይሻላል ነቢያችን አለይሂ ሰላቱ ወሰላም ባሳለፍነው ሐዲስ ውስጥ ኢዘሽተደ አልሐሩ ፈአብሪዱ ብሰላህ ብለው ስላሉ ማለት ነው خير شيء وإذا أريد الإبراج إبراج بتفلق قديل على ذلك قراءة بصلاة الظهر بصلاة الظهر إبراج برد النار كتبالة فإنه يؤخر الأذان أذان بلو كذبوا هلا صلاة الأرلم زجت يا ربط كنا أذانو يا زجيتال كنا أذانو يا زجيتال لأنه ثبت في صحيح البخاري ثلاثة جنية ላይ ስለተገኘ ስለሰበተ ማለት ስለተገኘ ምን ስለተገኘ ነው عن أبي ذر كأبي ذر قال بلوال لا كنا مع النبي صلى الله عليه وسلم في سفر كنبي صلى الله عليه وسلم قال نبرن في سفر بعند بعند جزولين كنبي قال نبرني وخلاص من هنا فأراد المؤذن أن يؤذن ሙአዚን ነው የሚባለው። እንግዲህ ይኸውላችሁ በዛል ሙአዚን አይባልም። ሙአዚን ሙአዚኑ በፈለገ ጊዜ አን ዩአዚነ አዛን ሊል በፈለገ ጊዜ ፈቃለ ለሁ አብሪድ በረድ አድርግ እስቲ አሉት ነቢ ስ ስለም ቆይ እስቲ በረድ ይበል ቃጠሎ ይብረድ አሉት ثم أراد أن يؤذن ከዛ አሁንም አዛን ሊል ፈለገ فقال له أبرد አሁንም በረድ አድርግ አሉት ቆይ ቆይ አሉት ይብረድ ثم أراد أن يؤذن أهنم أذن للفلقة فقال له أبرد برد درقل حتى ساوى الظل التلول تلول ማለት ተራሮች እነዚህ ትናንሾቹ ኦሮምኛ ላይ ቱሉ እንደሚባለው ይሄ ትናንሹ ጎራ ቱሉል ይባላል በአረብያው ጀምዑ ማለት ነው ብዛት ቃሉ አንደኛው ቱል ነው ቱሉል ጀምዑ ነው ሐታ ሳወ ዚሉ ጥላው እስከሆነ ድረስ እስከ ተስተካከለ ድረስ አቱሉላ ጎራዎቹን እስከ ተስተካከለ ድረስ ይብሉ ማለት ወዴት እየሄደ ነው? ወደ አስር እየሄደ ነው ሰዓት ወደ አስር እስከ ተቃረበ ድረስ ረሱሉ አለይሂ ሰላቱ ወሰላም ቆይ ቆይ ይብረድ ይብረድ ይብረድ እያሉ አዘገዩት ሙአዚኑ። ስለዚህም የዚህ አይነት በጣም የሚያቃጥልበት ጊዜ ካለ በረድ ማድረጉ ሩክሳ ነው። ይኸው ከነቢያችን አለይሂ ሰላቱ ወሰላም የተገኘ ነው ማለት ነው። ماذا يقول فقال النبي صلى الله عليه وسلم النبي صلى الله عليه وسلم قالوا إن شدة الحر يقاتلوكم برتات من فيح جهنم كجهنم آه، فيحنا وكجهنم كجهنم مفلات بلوات وهذا يدل يهي طقمال على أن الإبراد إبراد يتأخر مزدقية እንዳለበት ማለት إبراد ከፈለገ عند سو ዘግየት ይደረጋል ማለት ነው وليس كما يفعله بعض الناس أن أن تزوج إبراد النادر قال لهم بلو أن دم يدرقود أي للم يؤخر الأذان أذان آه، زجيس يا ربوتال نصف ساعة عن العادة كعادو كسلم دوم تقول ساعة بجاء أذان الراك أذر قال بل يلقنوا أن دزي سايفان لا يبردوا بردكو أي الدرقم حتى يكون قريبا من صلاة العصر ከሰላት አልዓስር ቀሪ በስተሚሆን ድረስ እንግዲህ ወዴት ያስተጉታል ማለት ነው ማብረስ ሲፈለግ ወደ ሶላት አልዓስር በደንብ ፀሐዩ ሄድ እንዲል ተደርጎ ወደዛ ተደርጎ ነው የሚሰገደው ማለት ነው። ኢብራድ በተፈለገ ጊዜ ኢብራድ ዋጅብ ነው ወይ ከተባለ ዋጅብ አይደለም። ማብረዱ ዋጅብ አይደለም። በል እንደውም አሁን ባለንበት አሁን ለኛ አካባቢ ኢብራዱ ላይወደድ ይችላል። ለምን ብዙ ሰዎችን ሰላት ያስጠላል። በረድ አድርገን እንስለድ ቢባል መስሪያ ቤት በዛች ሰዓት ወጥቶ ለምሳ የወጣው ሰው ሰላት ሳይሰግድ ገባ ማለት ነው። ያ ትምህርት ቤቱም ደግሞ በመካከል መጥቶ ሰላት የሚሰግዱ ሰዎች ትምህርት ማነው ሰላቱን ሳይሰግዱ እንደገና መግባት ነው። ስለዚህም እንደ ቦታው ይወሰናል። ዞሮ ዞሮ ሩክሳ ነው ወይ ወይ ሱና ነው ወይ ሱና ነው የነቢዩ ስለ ላ ስለም ሱና ነው ወይስ ነቢዩ ስለ ስለም ያገሩት የሆነ ማገራት ነው በዚህ ላይ ኺላፍ አለ ትላንት አሳልፈናል የፈለገ ሰው ፈልየስተሚዕ ለሸሪክ ወደ ተቀዳው ያዳምጥ እንግዲህ ወአማ ሐዲስ አስፊሩ ቢልፈጅሪ በፈጅር ሱብሑን ማለት ነው በደንብ አድርጋችሁ አስፊሩ የሚል አለ አስሩ ማለት በደንብ አንጉ ማለት ነው። በደንብ አንጉ ምን ይላል? ቢልፈጅሪ በፈጅር በደንብ አንጉ። ፈኢነሁ አንግታችሁ መስገዳችሁ ይላል አዕظሙ ሊልአጅሪ ለአጅራችሁ ትልቁ እሱ ነው። አሁን እንግዲህ ይሄኛው ሐዲስ ቅድም ከላይ ገንብተን ከመጣ ነው ጋር ይጋጫል። ምን ከሚለው ጋር ከኢሻ በስተቀር ሁሉም ሶላት ምን መደረግ ነው ያለበት? ያለው ልክ ሰዓቱ እንደገባ ቶሎ ማስጠኑ ነው የሚወደደው። እዚህ ደግሞ ነቢ ሰለላሁ ዐለይሂ ምን እያሉ ነው? ሱብሂ ላይ በደንብ አንገታችሁ ማለት ንጋቱ በደንብ እስከሚነጋ ጠብቃችሁ ማለት ፀሐይ እስከሚወጣ ማለት አይደለም። بجاتو بدم بس كم يستجير راس بقى من هذا الغرف سجدوا لا أجرات تشوف بلا تمي هنا أنسونا ويجروا فهذا إلى يا حديث يوم قلت سلم يقاج معنا يعني لما استرقنا إن الحديث يا مدوك فهذا يه إن صح صحيح هنا إن صح يبالو عند حديث ضعيف الناس ترى إن صح يبالو صحيح هنا الإمام الشافعي رحمه الله ብዙ የሆኑ ነጥቦች ላይ ምን ብለው ያለፏቸው አሉ። የሆነ ሐዲስ ያመጡና የራሳቸውን አቋም አስቀምጠው የሆነ ሐዲስ ይጠቅሳሉ። ከጠቀሱ በኋላ ከዚህ ሐዲስ ጋር ይኻለፋል አሁን የሰጠሁት ፈትዋ ይላሉ። ይህ ሐዲስ ግን ሰሂህ ሆኖ ከተገኘ ከላይ የሰጠሁትን ፈትዋ ትቼዋለሁ፣ ይህን ሐዲስ ተቀበሉ። ኢዛ ሷሐ አልሐዲሱ ፈሁወ መዝሀቢ ሐዲሱ ሰሂህ ሆኖ ከተገኘ መዝሀቢ ሐዲሱ ነው፣ ከላይ የተናገርኩትን ተውት ይላሉ። ብዙ አጋጣሚ ላይ ማለት خير فهذا ይላል ይኸውላችሁ እንጂ ይህ ይላል إن صح ሆኖ ከተገኘ ይህ ሐዲስ فالمراد የሚፈለግበት ምንድነው አላ ቱሰሉ አትስገዱ ለማለት ነው حتى የተበየነ አሰፍሩ ይሄ የሱብሑ ማለት ነው መንጋቱ ግልጽ እስከሚሆንላችሁ ድረስ ወየተضح الفجر ፈጅሩ ግልጥ እስከሚልላችሁ ድረስ አትስገዱ ለማለት ነው እንጂ ምን አድርጉ ማለት አይደለም። አንገታችሁ ሲባል ወደ ኋላ አድርጋችሁ በጣም ከነጋ በኋላ ማለት አይደለም። ሊአላ ቱሰሉ ቀብለ ድኹል ልወቅቲ ወቅቱ ሳይገባ እንዳትሰግዱ ወቅቱ ሳይገባ እንዳትሰግዱ ምን አድርጉ ለማለት ነው። فجروا قلت سوضع سجدوا لا لفهم وكل الواصفين لصلاة النبي صلى الله عليه وسلم النبيون عليه الصلاة والسلام صلاة يقلت يهونوا قلات وشباتك عليك صحابك يذكرون أنه صلوات الله وسلامه عليه يا الله صلاة وشنا سلام بس ولهن لهن عليه الصلاة والسلام لي عندهن يتناقرت كان يصلي الصبح بغلث النبي صلى الله عليه وسلم بجل ما صبحين عند سجدوا يتناقرت بجل ما مالت انقديه ሱብሂው ተገኝቷል። ነገር ግን ደግሞ ሁሉ አልተገለጠም ማለት ነው፣ ጨለማ ነው። በዚህ ነው የሰገዱት። ሐታ ካነ የንሰሪፉ ሚነ ሶላት ሐታ ካነ የንሰሪፉ ሚነ ሶላት ነቢዩ ሰለላሁ ዐለይሂ ወሰለም ከሶላታቸው እንደውም ሲወጡ እስከሆነ ድረስ ሒነ ያዕሪፉ ረጁሉ ጀሊሰሁ ሒነ ያዕሪፉ ረጁሉ አንድ ሰው ባወቀ ጊዜ ጀሊሰሁ አብሮ የተቀመጠውን ባወቀ ጊዜ ነው ከሰላታቸው አሰላሙ አለይኩም ብለው የሚዞሩት ነው የሚባለው። ይሄ ከሆነ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ሰላት ሲጀምሩ ነቢዩ ሰለላሁ ዐለይሂ ወሰለም ሰላታቸው ሱብህ የረዘመ ነው እንደሚታወቀው። ነቢዩ ሰለላሁ ዐለይሂ ወሰለም ሰላት ውስጥ ሲገቡ ምን ነበር ማለት ነው? ማንም ማንንም አያዩ። መጨረሻ ላይ ነው ሰሃቦቹ አጠገባቸው ማን እንዳለ እንኳ ማወቅ የሚችሉት ማለት ነው ከሰላት በኋላ ወሃዛ ይህ አሁን ያሳለፍነው የዱሉ ይጠቁማል አላ ሙባደረቲሂ ቢሃ ነቢዩ ሰለላሁ ዐለይሂ ወሰለም በሰላት እንደሚያቻኩሉ ቶሎ ብለው እንደሚገቡ ልክ ንጋቱ እንደተገኘ ወደ ሰላት እንደሚገቡ ነው مع أنه كان يقرأ بالستين إلى المئة ይኸው እንግዲህ ከስልሳ እስከ መቶ ያሉ የቁርአን አንቀጾችን ከመቅራታቸው ጋር والصواب فالصواب ስለዚህ ትክክለኛው አነ صلاة الفجر صلاة الفجر ወይም የሱብሕ صلاة يسن تعجيلها ልክ ወቅቱ እንደገባ ቶሎ መስገዱ ሱና ነው። ላኪን ነገር ግን የጅቡ ተሐቁቅ ምን ጡሉዕ ልፈጅር ፈጅሩ ወጥቷል ማለትን እርግጠኛ መሆን ግድ ነው። ፈጅር ሳይወጣ ቶሎ ሰግዳለሁ ብሎ ቢሰግድ ሰላቱ ባጥል ነው የሚሆን። ለምን ለምን ወቅት አልገባም። هذه الأوقات እነዚህ ወቅቶች አለቲ وقت الله الصلاة فيها الله سبحانه وتعالى በእነሱ ውስጥ ሰላትን የደነገገባቸው የሆኑ ወቅቶች አርባዓቱ ሚንሃ ሙተዋሊያ አራቱ ተከታታይ ናቸው ላፋሲለ በይነ ልወቅት ወልወቅት በዚህኛውና በዛኛው ወቅት መካከል ምንም አይነት ፋሲል ወይም ደግሞ ጋራጅ ወይም ደግሞ ከፋይ የሌለው ወዋሒዱን አንደኛው ሰዓት ደግሞ ሙንፈሪዱን ንጥል ያለ ነው ላ የስተሲሉ ብሂ ሸይኡን ቀብለሁ ወላ ሸይኡን በዕደህ ከሱ በኋላም ይሁን ከሱ ከሱ በፊት ምንም ምንም አይልበትም ይላል ምንም ኢትሷል የማይሆንበት ማለት የማይቀጠልበት የሆነ ነው ብቻውን ተነጥሎ ያለ ጊዜ ነው እንገልጸዋለን الظهر والعصر والمغرب والعشاء هذه أوقاتها متواصلة ظهرا عصرا مغرب عشاء بالناي النزيه وقت وشاكو تقطع له يا የዙሁር ወቅቱ ምንድን ነው ብለን ነበር? ፀሐይ ዘንበል ስትል ፀሐይ ዘንበል ስትል ይጀምርና እስኬት ይቀጥላል። የአንድ ነገር ቁመቱና ጥላው እኩል እስከሚሆንበት ልክ እኩል ሲሆን ምን ገባ ማለት ነው? አስር ገባ። ስለዚህ ይኸው እየተቀጠለ ነው እየተቀጠለ ነው እስኬት ድረስ እስከ ፀሐይ መጥለቅ ድረስ የፀሐዩ ዳልቻ መሆንያ የእክትያሩ ሰዓት አለቀ ማለት የእክትያሩ ማለት በምርጫ የሚሰገደው ሰዓት አልቋል። ካሁን በኋላ በጣም ዘሩራ ያለባቸው ሰዎች ብቻ ነው መስገድ ያለ። ዞሮ ዞሮ ዘሩራ ከነ ዘሩራ ሰዓቱ እንዳስገባውና የዘሩራ ሰዓት ምኑ የሚጠልቅበት ነው ብለናል። ፀሐይ የሚጠልቅበት አይደለም። ፀሐይ ጠለቀ ማለት ምን አበቃ? የአስሩ የዘሩራም ሰዓት አበቃ ማለት። አሁን ምን ገባ? መግሪብ መግሪብ አሁን ሰዓቱ ከዚህ ከፀሐዩ መጥለቅ ይይዝና ቀይ ደግሞ አድማሱ ላይ የሚታይ ነገር አለ። ይሄ ቀይ አድማሱ ላይ የሚታየው ነገር እስከሚጠልቅ ወይም እስከሚጠፋ ድረስ ዒሻ። ስለዚህ ይኸው ተያይዞ ዙሁሩ፣ ዓስሩ፣ መግሪቡ፣ ዒሻኡ ተያይዞ ነው ሰዓቱ የቀጠለው ማለት ነው። የአንዱ ማለቂያ የአንዱ መጀመሪያ የሌላኛው ማለቂያ አንዱ መጀመሪያ እየሆነ ቀጥሏል። وأما الفجر فجر جن فهو منفصل عن العشاء ومنفصل عن الظهر كظهر منفصل تنقل يعلم كعشاء منفصل تنقل ያለ። ከኢሻ የተነጠለበት እንዴት ነው? ኢሻኡ የሚያበቃው የሌሊቱ ምን ላይ ነው? ግማሽ የሌሊቱ ግማሽ የቱ ጋር ነው? አምስት ሰዓት ከምናምን ለምንድን ነው አምስት ሰዓት ከምናምን ለምን ስድስት ሰዓት ለምን አላልነው? ለምንድን ነው ያላልነው? እኛ የምንቆጥረው ኬት ነው? ፀሐዩ ከጠለቀበት ነው ሌሊቱ የሚጀምረው። ፀሐዩ ከጠለቀበት እናነሳና እስኬት ነው የምንቆጥረው? እስከ ፈጅሩ ድረስ ገባሻል? እዛ ይሄንን ሁለት ቦታ መቆረጥ ማለት ነው። ይሄንን ሁለት ቦታ ስናደርገው ምን ይመጣል? ንስፈ ለይል እናገኛለን። የሌሊቱን ግማሽ እናገኛለን። የሌሊቱ ግማሽ ምን ሆነ ማለት ነው? የኢሻ ሰላት ማብቂያ ስለዚህ የኢሻ ሰላትና የፈጅር ሰላት ይኸው በዚህ አይነት ክፍተት እንዳለው ነው የቀረው ማለት ነው። እዛ ፈጅር መቼ ጀምረ? ፈጅሩ ከወጣበት አይደል? ፈጅሩ ከወጣበት ይጀምርና ፈጅር ሁለት አይነት ነው። ንጋት ሁለት አይነት ነው። አንደኛው ንጋት ውሸተኛ ነው። አንደኛው ንጋት ደግሞ እውነተኛ ነው። ሌላኛው ንጋት እንበል እስቲ በግልጽ ሌላኛው ንጋት ደግሞ እውነተኛ ነው። የመጀመሪያው ንጋት ወደ አስር ሰዓት አካባቢ የምታየው ንጋት ነው። ዝም ብሎ እንደው ይነጋል ከእንደገና ሊመለስ ማለት ነው። የዚህ አይነቱ ንጋት ቀጥታ እንደዚህ ነው የሚሄድ ወደ ላይ ነው የሚወጣው ማለት ነው። ቀደም ብሎ ወደ አስር ሰዓት አካባቢ የምታገኘው ንጋት ትክክለኛው ንጋት ግን ጥጉን ይይዝና ከሰሜን ጀምሮ ወደ ደቡብ እንደዚህ እየሰፋ ይሄዳል። ይሄኛውን ንጋት ነው ምን የምንለው? ትክክለኛው ንጋት ወይም ደግሞ ሁለተኛው ንጋት የሚባለው። እንግዲህ ከዚህ ከዚህች የምንገነዘባለን አንድ ነገር ቀድሞ ስለመጣ ብቻ ማራገብ አያስፈልግም ማለት ነው። ገባናል? ምናልባት ቀድሞ የሰማነው ወሬ ምን ሊሆን ይችላል? ባጢል ሊሆን ይችላል። ባጢል ሊሆን ይችላል። ፈጅሩም የመጀመሪያው ምን ስለሆነ ካዚብ ስለሆነ ፈጅረል ካዚብ ነው የሚባለው ስሙ ራሱ ውሸተኛ ንጋት። ሁለተኛው አልፈጅሩ ሳድቅ እውነተኛው ንጋት። አልሙሂም ይሄ ፈጅር እንግዲህ ሰዓቱ ተገኘ አሁን ሁለተኛው ንጋት ላይ ማለት ነው። ሶብሕ ሰላት አሁን መስገድ ይቻላል ከፈጅሩ አንስቶ አሁን ከተናገርንበት ሰዓት እስከ ድረስ ነው የሚሄደው እስከ ድረስ ማብቂያ እስከ አንድ ሰዓት ተኩል ድረስ እሺ አንድ ሰዓት ተኩል ያክል ወይም ደግሞ አንድ ሰዓት ከሩብ ያክል ርቀት አለው ብለናል። ግን እኛ የተናገርነው በአንድ ሰዓት ተኩል ሳይሆን ላ አንድ ሰዓት ከሩብ እስከ አንድ ሰዓት ተኩል ነው ያልነው ርቀቱ ነገር ግን እኔ የፈለግኩት አንድ ሰዓት ምናምን የሚለው በሰዓት ሳይሆን በፀሐዩ ፀሐዩ ፀሐዩ እስከሚወጣ ፀሐይ እስከሚወጣ ፀሐይ እስከሚወጣ ምን ያክል ርቀት አለው ብለናል? ምን ያክል ርቀት አለው ብለናል? አንድ አንድ ከሩብ አንድ ከሩብ እንደዚህ ሰዓት። አሁን እንግዲህ ይሄ ፈጅሩ ታይቷል። ፈጅሩ ከታየበት እስከ ፀሐይ መውጫ ድረስ ያለው ይሄ አንድ ሰዓት ከሩብ ወይም ደግሞ እስከ አንድ ሰዓት ተኩል ሊሆን ይችላል። እንደ ጊዜው መለዋወጥ በመካከል ያለው ክፍተት ይሄ ነው ማለት ነው። አንድ ሰዓት ተኩል ያክል ወይም ደግሞ አንድ ሰዓት ከሩብ ያክል መስገጃ ሰዓት ይኖራል። ከዚህ በኋላ የሚሰገደውስ ምንድነው? ከዚህ በኋላ የሰነፎች የሙናፊቅ ሰላት ካሁን በኋላ يعني هذا كان ان شاء الله طيب، طيب. طيب. أما الفجر فهو منفصل عن العشاء فجر كعشاء بديه النتلال قبنا ومنفصل عن الظهر ከظهሩም ደግሞ እንደገና ምንድነው ሙንፈሲል ነው ተነጥሎ ነው ያለው ከظهሩ የተነጠለበት እንዴት ነው ከተባለ ይኸው ፀሐይ ከወጣ ምን የለም ፀሐይ ከወጣ ሱብህ ሶላት አበቃ ከዚህ ፀሐይ ከወጣበት አንስቶ እንግዲህ ገና ፀሐዩ እስከሚዘውል ድረስ ክፍት ሰዓት ነው ያለው ስለዚህ ከظهሩም እንደዚሁ ተነጥሎ ነው ያለው ይሄ ሱብህ ሶላት ማለት ነው لأن بينه وبين العشاء نصف الليل በሱና ይላል በሱና ሲባል በፈጅሩ በፈጅሩና በዒሻ መካከል ምን አለ? የመጨረሻው የሌሊቱ ግማሽ ግልጽ ነው። የመጨረሻው የሌሊቱ ግማሽ በምኑና በመካከል በኢሻ ሰላትና በሱብህ መካከል ነው። ወበይነሁ ወበይነ ዙሁር በሰላት አልፈጅርና በዙሁር መካከል ደግሞ ንስፉ ነሃሪ አወል የመጀመሪያው የቀኑ ክፍል የመጀመሪያው የቀኑ ክፍል ፀሐይ ከወጣበት اسك صحاي مزبن بل درس يال بذي هنا في النتلان عند منتصف الليل للي تقم ليس هناك وقت للفريضة لفريضة من يلم يلم وقت يلم ليس هناك وقت وقت يلم للفريضة لفريضة لفريضة وقت يلم مالك قديت هنا صلاة بقى من ما يسمي السبب صلاة يلم للي تقم ما ያው ኢሻውም ሶላት አብቅቷል፣ ፈጅሩም አልገባ ማለት ነው። ላኪነሁ ነገር ግን ደግሞ ወቅታ ወቅቱ ተጠውዒን የተጠውዕ ወቅት ነው። ተጠውዕ ማለት የተለያየ የሆኑ ሱና ሶላቶችን አንድ ሰው የሚፈጽምበት ወይም ደግሞ የሚሰግድበት የሆነ ጊዜ ነው። እሺ ከማ ቃለ ነቢዩ ወተሐጁድን አላለም። የተሐጁድም ወቅት ነው የሶላት ላይ ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉ አሐቡ ሰላት ኢለላህ ከሰላት ሁላ ወደ አላህ ስብሓነሁ ወተዓላ ተወዳጁ ሰላቱ ዳውድ ዐለይሂ ሰላም የዳውድ ዐለይሂ ሰላም ሰላት ነው። ካነ የናሙ ኒስፈል ሌይል ይተኛ ነበር። ወየቁሙ ሱሉሰሁ ሱሉሱን ደግሞ ይቆም ነበር። ወየናሙ ሱዱሰሁ ስዱሱን ደግሞ ይተኛ ነበር። ሱሉስ ሲባል አንድ ሶስተኛ ማለት ነው። ሱዱስ ሲባል አንድ ስድስተኛ ማለት ነው። ንስፈል ማለት አንድ ሁለተኛ አይደለም። የሌሊቱን አንድ ሁለተኛ ውሰዱ። ስንት ላይ ደረሳችሁ? እስቲ በደረቁ እንውሰደው፣ በዚህ በአማርኛው እንውሰደው። ስድስት ሰዓት ነው አንድ ሁለተኛ። እሺ ወየቁሙ ሱሉሰሁ ብሏል። አንድ ሶስተኛውን ይቆም ነበር። አንድ ሶስተኛ ሲባል አሁን ዝም ብለህ መደመር ጀመርክ ነው። እንደዚህ ሳይሆን ሶስት ቦታ ከፈልና ከሶስቱ አንዱን አራት ወይናሙ ሰው ተብሏል። አንድ ስድስተኛ ማለት አንድ ስድስተኛ የሌሊቱን አሁን ከአስራ ሁለቱ ላይ ነው። አንድ ስድስተኛ እሱ ሁለት አይደል? ስድስትና አራት እሺ አስር ያቺ ሱዱስ አለች ሁለት ሰዓት አይደለም ያለው ሁለት ነው አይደለም ያለው አስሯ ላይ ሁለት አስራ ሁለት ይኸው ሌሊቱን አመጣን ሌሊቱን አመጣን አስራ ሁለት ሰዓትም ካልሆነ ደግሞ ለሊቱ በዚህ አይነት ትንሽ የተሸረፈ ነገር ካለው ቅድም እንዳለው ሂሳቡን ማምጣት ይቻላል አሁን ባሰላሁት ማለት መልኩ አንድ ነገር ሱዱሰሁ ሱሉሰሁ ከተባለ ከመሰረቱ ነው እንጂ የምናነሳው ክፍልፋዩን ሄደን ከዚህ ካነሳ ነው ክፍልፋይ ላይ ክፍልፋይ አይነሳም። ቅድም እንዳፈለጉ እንተብህ ሊሃዛ ለዚህ እስቲ እንቲባህ ይኑርህ ነቃ አለ ሸህ ረሒመሁላህ ሊአና አክተር አልፉቃኢ ረሒመሁሙላህ ፉካሆቹ አላህ ይዘንላቸውና የረውነ ያያሉ አነ ወቅት አልዕሻ የምተዱ ኢላ ጡሉዕ ልፈጅር አክተሩ ፉቃሃ ማለት ነው አብዛኛዎቹ من دون የሚሉት የሰላት አልዒሻ ወቅት እስከ ጥሉዕ አልፈጅር ድረስ ይሄዳል ይላል። ያ ላኪነሁ ነገር ግን ይሄ ቀውል እስከ ጥሉዕ አልፈጅር ማለት እኮ ሱብሂው እንግዲህ ሱብህ ሰላት የምንሰግድበታል አይደለ? ልክ ሱብህ ሰላት ሲገባ ነው ምን የሚያበቃው ነው የሚሉት ዒሻ። ሌሎቹ ፉቃሃዎች ኺላፍ ስላለ ነው። የቀደሙ ራጂሑን ተናግረናል። በላጩ የት ነው? የሌሊቱ ግማሽ ድረስ ነው የሚሰገደው የሚለው ነው በላጩ። የሱብሂ ማን ነው የኢሻ ሶላት እስከዛ ድረስ ነው መጨረሻው። ግን ደግሞ አብዛኛው ፉቃሆቹ ደግሞ ምን ብለው ብለዋል? እስከ ጥሉዕ አልፈጅር ድረስ ይሄዳል፣ ፈጅሩ እስከሚወጣ ድረስ ይሄዳል ብለው ያሉ አሉ። ላኪነሁ ነገር ግን ضعيفን ይህ ቀውል ደካማ ነው። ወለይሰ ፊ ሱነቲ በሐዲስ ውስጥ የለም ማ የድሉ ዐለይህ ይህንን የሚጠቁም ይህን እነሱ የተናገሩትን የሚጠቁም የለም። እህ ታዲያ እነዚህ ሰዎች መጥፎ ናቸው ማለት ነው? ይሄ ማለት ላላላ ክብራቸው እንደተጠበቀ ሆኖ ነገር ግን ደግሞ የተለያዩ ሆኖ ሰው ሆኖ ማይሳሳት የለም። ይሳሳታሉ። በተናገሩት ላይ በተናገሩት ላይ የተሳሳቱ ጊዜ ምንድነው የምናደርገው? በላጭ የሆነውን ንግግር እንይዝና ያው እነሱን አክብረን እናልፋለን። ይሄ በየቦታው በየቦታው ነው። ኺላፍ የሌለው መስአላ የተለያዩ አህካሞቹ ዙሪያ ማለት ነው አቂዳ ላይ ኺላፍ የለም እንደምታውቁት። አቂዳ ላይ ኺላፍ ካለ ከማን ጋር ነው ኺላፉ? ከሙሽኮች ከካፊሮች ጋር አቂዳ ላይ ነቢ ስ ሰለም አቂዳ ላይ የተጣሉት ከማን ጋር ነው? ከሙሽኮቹ ከካፊሮች ጋር። በአቂዳ ላይ ኺላፍ የለም። ኺላፍ አቂዳ ላይ አምጥቶ አንድ ሰው እንቻቻል ብሎ ቢል ራስህ ቻለው ነው ምንለው። አያገባንም። ገባናለም። አቂዳ ላይ ምን የለም ኺላፍ የለም። አንድ ሆነህ መሄድ ነው በቁርአን በሐዲስ ተሳስረ ማለት አማ የተለያዩ አህካሞች ላይ የተለያዩ የሆኑ ዲናዊ እንደዚህ ያሉ አህካሞች ላይ ብዙ ኢማሙ ሻፊዒ መዝሀብ የአሕመድ መዝሀብ አለ፣ የማሊክ መዝሀብ አለ። እነዚህ አሁን በመዝሀብ ደረጃ አራቱ መዝሀቦች አሉ። የእነሱ ቀውል ራሱ አራት ሊሆን ይችላል። አንዳንዴ ደግሞ የተወሰኑት የሆነ አቋም ይዛሉ፣ የተወሰኑት ተመሳሳይ አቋም ይዘው፣ አንዳንዴ ደግሞ ሶስቱ የሆነ አቋም ይዛሉ፣ አንዱ ይነጠላል፣ የመሳሰለ አራቱ መዝሀቦች ላይ ማለት ነው። አራት መዝሀብ ማለት አራት ብቻ ነው ሼክ ያለን ማለት አይደለም። ስንት ዑለማ አለ ከዚህ በፊት የነበረ የነዛ ዑለማዎች በአጠቃላይ ቀውልም ይደመጣል እንኳን አይደለም አራቱ ካልፎ አራቱ ሌላ አቋም ላይ ሆነው አንዳንዴ ሌላ ቀውል ይዘን ሌላ ጠንካራ ነው ብለን ሌላ አቋም ይዘን የምንሄድበት አጋጣሚ ይኖራል። አራቱንም ካልፈን ማለት ነው። እነሱን መከተል ምን አይደለም ግዴታ አይደለም። ግዴታውን መከተል ስለሆነ ማስረጃ መከተል ስለሆነ ቁርአንና ሐዲስ ያው ዞሮ ዞሮ ግን ይሄ ማለት ለይሰ ተቅሊል ሚን ሸእን ልመዛሂብ የመዝሃቦቹን ጉዳይ ለማሳነስ አይደለም። ያ ትምህርት ነው፣ እንማረዋለን። እነሱ ከወሰዱት ማስረጃቸው ካነሱበት ቦታ ላይ እንመረምረዋለን ማለት ነው። ከዛ ደካማ ሆኖ ያገኘነውን እንተዋዋለን። ይሄ እና ኺላፍ የሌለው በተለያዩ አህካሞች ዙሪያ ኺላፍ የሌለው መስአላ ጥቂት ነው። እንደሚባለው ሁለት ፐርሰንት ምናምን ዑለማዎቹ በተለያዩ አህካሞች ላይ የተስማሙበት። ከዛ ውጭ ያለው እንግዲህ አብዛኛው ኺላፍ ያለው መሳላ ነው። ኺላፍ ያለው መሳላ ላይ ምንድነው ታዲያ የሚደረገው? እከሌ አለሙጥኝ ሳይሆን ማስረጃ ይታያል። ሻፊዒ ያሉትም ሌሎችም ያሉትም ማስረጃ ይታያል። አቋም ትክክለኛ ነው ብለን ያመንበት የሆነ አቋም ላይ የሌላው ዓለም ሊገጥምለት ይችላል። የሆነ አቋም ላይ ደግሞ ያኛው ያለው ትክክል ሊሆን ይችላል። የሆነ አቋም ላይ ደግሞ ሌላው ያለው ትክክል ሊሆን ይችላል። የምንሽከረከረው ከምን ጋር ብቻ ይሆናል? ከማስረጃ ጋር ብቻ፣ ከሰዎች ጋር ከማስረጃ ጋር ብቻ። ለዛ ነው አልኢማሙ አልአውዛዒ ረሒመሁላህ ኢማም ናቸው እሳቸው ራሱ ምን ብለዋል? ነዱሩ መዓ ሱነቲ ሐይሱ ዳረት እኛ የምንሽከረከረው ከሱናው ጋር ነው፣ ከተሽከረከረበት ቦታ ላይ ሁሌ የሚገዛን ምንድን ነው? ማስረጃ ብቻ ነው በቃ ይሄ خير الذين هم قد هو اكثر الفقهاء يلبث بيهم ضعيف لو كمان وليس في السنه بحديث سنه لما يدل عليه هن من يتقون ولا في القران قران لا يلم القول الراجح من اقوال اهل العلم كعلماء وتشون يغر وسطكو راجح يا هونو امزان يا هونو تتكلنيا يا هونو نغغر ان ما بعد نصف الليل الليل ለይል ليس وقتا للعشاء ልልዕሻ ለዕሻ وقتا للم يللتو من كدرسة القماش والدليل ما سرجوا من كتاب الله وسنة الرسول صلى الله عليه وسلم أهل لعلو كالله سبحانه وتعالى كتابنا كنبي صلى الله عليه وسلم سنة ما سرجا ما أمتات تشالا لجاو طيب. ففي كتاب الله الله سبحانه وتعالى قرآن يقول الله لا أقيم الصلاة ሰላትን አቋቁም ሊዱሉቅ ሻምሲ ለፀሐይ መዞር ልክ ፀሐይ እንግዲህ ስትዞር ማለት ኢላ ገሰቅ ሌይሊ እስከየት ድረስ ይላል? እስከ ገሰቀ ሌይል ድረስ ገሰቀ ሌይል ማለት የሌሊቱ ጨለማ ይላል። ዱሉኩ ሸምስ የሚባለው ዘዋሉሃ መዘንበሏ ነው። አላሙ ሊተውቂቲ ላም እዚህ ጋር ሊዱሉኪ ሲባል ላሟ ሊተውቂቲ ወቅትን ለመጠቆም ነው። ወቅተ ዱሉኪ እንደማለት ነው። ወቅተ ዱሉኪ ማለት የተዘነበለችበት ጊዜ ላይ ፈጠልቁሁነ ሊዒደቲህነ እንዳለው ወቅተ ዒደቲህነ እንደማለት ነው። አልወቅት አለዚ ፈጠልቁሁነ ሊዒደቲህነ የሚለው ይሄ ስለ ጠላቅ ሲያወራ ስለ ፍች ሲያወራ ፈጠልቁሁነ ፍቷቸው ሊዒደቲህነ ዒዳቸው ሲደርስ ይላል። አሁን እንግዲህ እዛ ላይ ሊዕደት ይህን እንዳለው እዚህም ጋር ሊዱሉክ ሸምሲ ብለዋል ለማለት ላሟን ለማሳየት ነው የመጣው። አይል ወቅት አለዚ ተስተቅቢሉ ፊህ ልመርአቱ ዒደተሃ አንድ ሴት ዒዳዋን የምትቀጣጭበት ጊዜ ላይ ማለት ነው። ወዐበረ ቢላሚ በላም ገለጸ አላህ ፈቃለ ሊዱሉኪ አለ ወለም የቁል ሚን ዱሉኪ ከፀሐይ መዘንበል አላለም። ለፀሐይ መዘንበል ነው ያለው ይላል። ሊአነ ወቅተ ሰለዋቲ የሶላት ወቅቶች ሰበቡን ሊውጁቢሃ ለዋጅብነቱ ያ ሶላት ማለት ነው ዋጅብ እንዲሆን ሰበብ ናቸው ወቅቱ መግባቱ። ወላሙ ቱፊዱ ተዕሊል ላሚቷ ደግሞ ተዕሊልን ነው የምትጠቅመው። ተዕሊል ማለት ምክንያትን ማለት ነው። ሊዱሉክ ሸምሲ ማለት ለፀሐዩ መዘንበል ለፀሐዩ መዘንበል ስትሉ ማለት ነው። ለፀሐዩ መዘንበል ስትሉ ወይም ደግሞ ለፀሐዩ መዘንበል ሲባል ምክንያት ነው የተፈለገው ማለት ነው። ላውም ፈከአነሁ ቃለ እንዳለው ነው። አቂም ሰላተ ሰላትን አቁም ሊአነ ሸምሰ ፀሐይ ቀድ ዛለት ምን ስለሆነች ይላል ስለተዘነበለች እንዳለ ብዬ ነው ይላል ሊዱሉክ ሸምስ ኢላ ገሰቅ غሰቀ ለይል ማለት ጋየት ظልመቲ ጨለማ በጣም በጣም ሲጨልም ጋየት ظልመቲሂ በጣም ሲጨልም ያለው غሰቀ ለይል ይባላል ወአሸድ ማ የኩኑ አለይል ظልመተን ሌሊቱ በጣም ጨለማው የሚበረተው عند منتصف الليل ሌሊቱ ግማሽ ላይ ሲሆን አሁን እንግዲህ ማስረጃችን ምንድነው ኢላ غሰቀ ለይል ያለው እስከ ሌሊቱ ጨለማ ድረስ ይላል በጣም ገሰቅ የሚገኘው በጣም ጨለማ የሚገኘው ሱብሕ ላይ ሳይሆን ወዴት ነው? ወደ ሌሊቱ ግማሽ ላይ ነው። ሊአና አብዐድ ማ ተኩን ለምንድን ነው እንደ ሙንተሰፊ ሌይል በጣም ጨለማ የሚበዛው ከተባለ ሊአና አብዐድ ማ ተኩኑ ሸምሱ አኒል መንጢቀት ለቲ አንተ ፊሃ <clears throat> ፊሃ ሁወ ወቅቱ ሌይል ሊአነ አብዐደ ማ ተኩኑ ሸምሱ ፀሐይ በጣም የምትርቅበት ጊዜ ቢኖር አኒል መንጢቀት ለቲ አንተ ፊሃ አንተ ካለህበት ስፍራ ፀሐይ በጣም የምትርቅበት ጊዜ ቢኖር ሁወ ወቅቱ እንቲሳፊ ሌይሊ የሌሊቱ ግማሽ ነው። የፀሐይቱ መራቅ አይደለ እንዴ ጨለማውን ያመጣው? ስለዚህም ፀሐይቱ በጣም የራቀችበት ጊዜ ቢኖር የሌሊቱ ምንድነው? ግማሽ ነው። ለዛ ነው ገስቀ ሌይል የሚለው ፈሁወ እሱ አሸዱ ሌይሊ ቡልመተን በጨለማ በስተኩል ከሌሊቶች በአጠቃላይ ምን የሆነ ነው? በጣም የበረታ ነው። ወሃዛ ይህ ነው ገሰቁ ሌይል የሌሊቱ ጨለማ የሌሊቱ ድቅድቅ ጨለማ ማለት ይህ ነው። እስከዛ ድረስ ነው አላህ ምን ያለው የሶላት ወቅት ብሎ የተናገረው ማለት ፈሚን ዘዋል ሻምሲ ከፀሐይ መዘንበል ይዞ ኢላ ገሰቅ ሌይሊ እስከ ሌሊቱ ገሰቅ ድረስ ጀዐለሁ ላሁ ወቅተን ዋዒዳ አላህ አንድ ወቅት አድርጎታል። ቅድም ምን ተያይዞ የዙሁር የዐስር የመግሪብ የዒሻ ተያይዞ ሄዶ ምኑ ጋር ያበቃል ብለናል። ገሰቀ ሌል ድረስ አላልንም እንደ ቅድም ምንተሳፊ ሌል ያልነው እሱ ነው። ወቅተን ዋሒዳ አደረገው ማለት ይሄ ነው። እነዚህ የሰላት ወቅቶች ናቸው ማለት ባይሆን ያው እንከፋፍለውና እስከ የሰውየውን ጥላ የሚያክል ምናምን እንላለን የዙህር ወቅት ከዛ ከዛ አንስተን ደግሞ እስከ ፀሐይ መጥለቂያ አስር ወቅት እያለን እንከፋፍለዋለን ማለት ነው። አቂም ሰላተ ሰላተን አቋቁም ሊድሉክ ሸምሲ ለፀሐይ መዘንበል ምክንያቱ ያ ነው ማለት ነው። ሊዱሉኪ ማለት ለፀሐይ መዘንበል ሲባል በዛ ምክንያት ማለት ነው። በዛ ምክንያት ፀሐይ ማነው ሰላት አቋቁም ፀሐይቱ መዘንበሏ ባይከሰት ኖሮ አሁን ጠዋቱ ላይ ምን የለም ማለት ነው ፈርዱ ሰላት የለም ሊአነሃ አውቃቱን ሙተዋሊያ እነዚህ እንግዲህ ሙተዋሊያ ማለት ተቀጣጥለው የሚሄዱ ወቅቶች ናቸው ኬት አንስቶ ከዙሁር አንስቶ እስከ እሻ ثم قال ከዛ በኋላ አላህ ምን አለ ወቁርአን አልፈጅሪ ቁርአን አልፈጅርንም እንደዚሁ አቋቁም ቁርአን አልፈጅር አለ አልሙራዱ ቢቁርአን አልፈጅር ቁርአን አልፈጅርን አቋቁም ሲባል ሰላት አልፈጅር ነው ሰላት አልፈጅርን አላህ ቁርአን አልፈጅር ብሎ ሰይሟታል። ለምን ቁርአን አልፈጅር አላት ቢባል እያንዳንዱ ሰላት ቁርአን ቁርአን የሚቀራበት ከሁሉም ደግሞ በጣም ቁርአን ተረዝሞ የሚቀራበት ምንድነው? ሰላት አስብህ ነው። ስለዚህ ሰላት አስብህን አላህ ምን አለው? ቁርአን አልፈጅር አለው። የፈጅሩ ቁርአን አለው በቃ وأطلق الله عليها اسم القرآن الله سبحانه وتعالى يا قرآن سم بسالي يا بلكو لأن القراءات لأن القراءة قراءة كو تطول فيها بالصوت سلم الرزم فسماها الله تعالى قرآنا الله سبحانه وتعالى قرآن بلو سيما المهم وأنه أساس سابي نجر أنه فصل الفجر عما قبله الله سبحانه وتعالى فجر كبستفيتو كالو من هذا أدرقوتها من هذا نبت الوقت እንጂማ ባይነጠልና ቀደም እንዳልነው ባይሆን ኖሮ የነዛ እስከ ፈጅር ድረስ ነው ብለው ያሉት ዑለማዎች አቋም ቢሆን ኖሮ ምን ባለ ነበረ? አቂሚ ሰላተ ኢላ ጡሉዕ ሸምስ። ለምን ፈጅሩም ተያይዞ ወርዶ ጡሉዕ ሸምስ ላይ አይደለም እንዴ? በቃ እነሱ ይቆማል ያሉት። ስለዚህ አቂሚ ሰላተ ሊድሉክ ሸምሲ ኢላ ኢላ ጡሉዕ ሸምስ እስከ ፀሐይ መውጣት ድረስ ብሎ ይለው ነበር። ነገር ግን አላህ በትኑ ነው የተናገረው። ገባን አለ ይሄ ምን ያሳያል? ይሄ የሚያሳየው የዙሁሩ የዓስሩ የመግሪቡ የኢሻው ወቅት የተያያዘ የፈጅሩ ደግሞ ብቻውን ተነጥሎ ያለ المهم أنه فصل الفجر عما قبله ولهذا جاءت السنة كما في حديث عبد الله بن عمر بن العاص رضي الله عنهما الذين سنة يمتوا حديث يمتوا يهلاك عبد الله بن عمرو بن العاص رضي الله عنهما وغير وغيره وغيره كسمك عبد الله حديث وجم በሌሎቹም በተዘገበ بتزجبه مبينة قالت هنا سنة ومتالك لذلك አሁን لأنه نجر تماما ملو لهم فقال الرسول عليه الصلاة والسلام نبي صلى الله عليه وسلم بالوال وقت الظهر يظهر وقت إذا زالت الشمس أهاي ከተዘነበለችበት ይይዝና ዛለት ሸምሱ ፀሐይ በተዘነበለችበት ጊዜ ነው ይላል ወካነ ظሉ الرجل ወካነ ظሉ الرجل የአንድ ሰው ጥላ በሆነበት ጊዜ ነው ከጡሊሂ እንደ ርዝማኔው የአንድ ሰው ጥላ ልክ እንደ ርዝማኔው እስከሆነበት ድረስ ነው ማለም ያሕضር ልዓስሩ ዓስር እስካልደረሰ አይ ኢላ አን ያሕضር ወቅቱ ልዓስሪ ማለት የዓስር ወቅት እስከሚደርስ ድረስ ያለው እንግዲህ ምን ይባላል? የዙሁር ወቅት ይባላል። ከየት አንስቶ? ከፀሐዩ መዘንበል አንስቶ። ወወቅቱ ልዓስሪ የዓስሩ ደግሞ ወቅት ማለት ነው። እስከ ይቀጥላል? ማለም ተስፈራ ሸምሱ ፀሐይ ዳልቻ እስካልሆነች ድረስ ይኸው እንግዲህ ይሄ ፀሐይ ከተዘነበለች አንስቶ እስከ የአንድ ሰው ፀሐይ ገና ቀጥ ያለውን ነገር ፀሐይ ላይ ስናቆመው መጀመሪያ አናት ላይ ስትሆን የሆነ ከጠዋት እንጀምር። ጠዋት ላይ እንደዚህ የትክክል ነው። ፀሐይ ሲወጣ ጥላ ይወድቃል ማለት ነው። ወደዚህ ማለት ነው ጥላው የሚወድቀው። ለምን ከዚህ ላይ ብርሃን እያረፈበት ያለው በዚህ በኩል ስለሆነ ጥላው በዚህ ነው። ከዛ ይሄ ጥላ እየተሰበሰበ እየተሰበሰበ እየተሰበሰበ ፀሐይቱ ወደ ላይ በሄደች ቁጥር እየተሰበሰበ ይመጣና የሆነ ሰዓት ላይ መሄድ ያቆማል ጥላው መሄድ ያቆምና ፀሐይቱ ስትዘነበልለት ደግሞ ከእንደገና መሄድ ይቀጥላል። አሁን እኛ የፈለግነው ለሶላት አዙሁር የትኛው ነው? ፀሐይቱ ስትዘነበል ያለውን ጥላ ነው። ፀሐይቱ ዘንበል ስትል ጥላ ይወድቃል። በዚህ አሁን ምን ገባ ማለት ነው? ፀሐይቱ መዘንበል ተከሰተ፣ ዙሁር ገባ። እዛ እንግዲህ እዚህ ጋር የቆመው ነገርና እዚህ የወደቀው ጥላ እኩል ሲሆን እኩል ሲሆን አስር ገባ። ስለዚህ ዙሁሩ ማለት ያለበት እኩል ሳይሆን በፊት ገባናል። እኩል ከሆነ አስር ገባ። እኩል ሳይሆን በፊት ምኑ ማለቅ አለበት ማለት ነው ዙሁሩ ማለቅ አለበት እኩል ሲሆን ለዚህ ነው ምን የሚለው እዚህ ሐዲስ ላይ ነው ማላም ተሕዱሪ አልዓስር አስር እስካልደረሰ ድረስ ምን አለ ዙሁር አለ ዙሁር አለ ዓስር የሚደርሰው ፀሐይቱ ነው ጥላው ማለት የአንድ ሰው ጥላ በዚህ ከዘዋሉ በኋላ ባለው ፀሐይ ምክንያት የአንድ ሰው ጥላውና ቁመቱ እኩል ሲሆን ይሄ አስር ገባ ማለት ኸር እስከ ድረስ ይዘልቃል እያለ ነው። ማለም ተስፈረ ሸምስ ፀሐይ ዳልቻ እስካልሆነች ድረስ ፀሐይቱ ትሄድና ዳልቻ ትሆናለች። ምን ያ ሰዓት የዐስር ሰዓት አልቋል ማለት ነው፣ የምርጫው ሰዓት። ስለዚህም ያ ፀሐይቱ ዳልቻ ሳይሆን በፊት ነው አንድ ሰው ምን ማቆም ያለበት ነው፣ ዐስር ማቆም ያለበት። ይሄ ለማን ነው ከተባለ ምርጫ ላለው ሰው፣ እክትያር ላይ ላለው ሰው በሩራ ላይ በጣም ጭንቅ ላይ ላለ ሰው ትንሽ ገፋ አድርጎ መስገድ ይበቃለታል። በሩራ ላይ ላለ ሰው በጣም ጭንቅ ላይ ላለ ሰው ያ እስከ ድረስ ይሄድለታል፣ እስከ ፀሐዩ መጥለቅ ሰዓት ድረስ። የፀሐዩ መጥለቅና የፀሐዩ መጥለቅና የፀሐዩ ዳለቻ መሆን ምን ያክል ርቀት አለው ብለን ነበር ትናንት? የአንድ ሰዓት ወይም ደግሞ የአንድ ሰዓት ከሩብ አይነት ርቀት አለ። ፀሐይቱ ዳልቻ ከሆነች በኋላ የተወሰነ አንድ ሰዓት እንደዚህ ቆይታ ከዛ በኋላ ነው የምትጠልቀው ማለት ማለም ተስፈረ ሸምስ ነው ለማንኛው ወወቅቱ ሰላት አልመግሪቢ ግልጽ ነው። ወወቅቱ ሰላት አልመግሪቢ የመግሪብ ሰላት ወቅቱ ማለም የጊብ ሸፈቅ ሸፈቁ ሸፈቁ ማለት የሚታየው ሑምራ ነው፣ ቀዩ ማለት ነው። ቀዩ ሸፈቅ ይባላል። አንዳንዴ ግልጽ ለማድረግ አሸፈቅ አልአሕመር ይሉታል። ቀዩ ሸፈቅ ፀሐዩ ትቶት የሄደው አሻራ ፀሐዩ ጠልቋል ለራሱ ዛቱ ማለት ነው። ዛቱ ሲጠልቅ መግሪብ ገብቷል። ነገር ግን ይሄ ደግሞ ቀዩ እሱ ሲጠልቅ ነው ምን የሚገባው እሻ የሚገባው። እሱ እንዲጠልቅ ደግሞ አንድ ሰዓት ከሩብ ወይም ደግሞ አንድ ሰዓት ተኩል ያክል ይረቃል። ከምኑ ከመግሪብ ከመግሪብ ምን ከፀሐዩ ከጠለቀ በኋላ ወይም መግሪብ ከገባ በኋላ አንድ ሰዓት ተኩል ያክል ርቀት ወይም ደግሞ አንድ ሰዓት ከሩብ ያክል ርቀት ይፈጃል ማለት ነው። ይሄ ቀዩ ነገር እንዲጠልቅ ዞሮ ዞሮ አንድ ሰዓት ከምናምን የሚለውን ትቶ አንድ ሰው ነው ያው ያለውን ከመናገር አንጻር ነው እንደዚያ ነው። ወወቅቱ ሰላት ልዕሻኢ ኢላ ኒስፊ ሌይል ልአውሰጥ ነቢዩ ስ ሰለም ይኸው አሉ አሁን በዚህ ሐዲስ ወወቅቱ ሰላት ልዕሻኢ የዒሻኡ ሶላት ወቅት ኢላ ኒስፊ ሌይሊ እስከ ሌሊቱ ግማሽ ነው። አልአውሰጥ የመካከለኛው የመካከለኛው የሌሊቱ ንስፍ የሌሊቱ ግማሽ ሲመጣ ምን አለቀ እያሉ ነው ነቢ ስላ ሰለም። አይ ወወቅቱ ሰላት ሱብሒ የሰላት ሱብሑ ደግሞ ወቅት ይላል ሚን ጡሉዕ ልፈጅሪ ከጡሉዕ አልፈጅሪ ይዝና ማለም ተጥሉዕ ሸምሱ ፀሐይ እስካልወጣች ድረስ ነው። ፀሐይ ልክ ስትወጣት ምን አብቅቷል? ሱብህ ሰላት አብቅቷል። ስለዚህ ይኸው ሱብህ እንግዲህ መጀመሪያ መስጊድም ረፈድ ተደርጎ ጀማዓ ለመስገድ እየተጠበቀ ነው የሚሰገደው። አንተ በአንተ በራስህ መስኮት ፀሐይ እስከሚመጣ ድረስ እየጠበቅ እንደዛ እንዳትሸወድ ማለት ነው። አንዳንዱ ፀሐይ የማይደርስበት ቤት ያድርና ፀሐይ ይጠብቃል። ዞሮ ፀሐይ አላህ ፀሐይን በሱ በራሽ ያውጣት። ሱብሂ የሚሰግደው እኮ አዱሃ ወቅት ላይ ወወቅቱ ሰላት ሱብሂ ሚን ጥሉዕ ልፈጅሪ ከጥሉዕ አልፈጅሪ ይዝና እስኬት ሄደ ማለም ተጥሉዕ ሸምስ ማለም ተጥሉዕ አሸምስ ፀሐይ እስካልወጣች ፀሐይ ወጣች ማለትስ አበቃ አበቃለት። وإذا طلعت الشمس صاحب وتشكزي فأمسك عن الصلاة فصلاة تكوتب فإنها تطلع فإنها تطلع السوق صاحب وتعلش بين قرني شيطان بشيطان فلتك عند مهنو يمت وتعو سلزي سنة صلاة منكو إلا منكو صحيح أنا صحيح لك ستطع سنة صلاة منكو 嗯，是。 فإن قيل كتب على هناك فاصل بين العصر والمغرب بعصرنا بمغرب ما هكا الفاصل على كتب على لأنه قال ما لم تصفر الشمس أه؟ ما لم تصفر الشمس أه بلوال دم وقت المغرب ما لم يغيب الشفق بلوال وبين الاسفرار وبين اسفرار الشمس وغروبها وقت فاصل بلو عند سو بيطيقس وبين اسفرار الشمس በፀሐይቱ ዳለቻ መሆንና ወغروبها በመጥለቋ መካከል አንድ ሰዓት الله بلن እንዳለ ይሄ ወቅተን ፋሲል አለ ቅድም ብላችኋል አለ ሐዲሱ እንደሚናገረው ሽራር ሸምስ የፀሐዩ ዳለቻ መሆኑ የምን ማብቂያ ብላችኋል የአስር ማብቂያ ብላችኋል ስለዚህ ይሄው ለምን ከዙሁር አንስታችሁ እስከ ኢሻ ምናምን ለምን ትላላችሁ በመካከል በዚህ በአሱር እንኳ እና በመግሪቡ መካከል ለይ ተገኝቷል የሚል ጥያቄ ከተነሳ ፈልጀዋቡ መልሱ ይላሉ እርግጥ ቅድም እኔ ሳስቀራ መልሼው ነበር لبلا لا لا يهو كتابه من ممتصورة فالجواب ملسو هذا الوقت الفاصل من وقت العصر يه يفاصل يفاصل وقت اه ك كعصر وقت وسطنا ميقباو نلاله كعصر وقت وسطنا ميقباو دليله ما ترجوم قوله صلى الله عليه وسلم النبي صلى الله عليه وسلم على نو من أدرك ركعة من العصر فعصر عند ركعة قبل أن تغرب الشمس ፀሐይ ሳትጠልቅ በፊት ይላሉ። ፀሐይ ሳትጠልቅ በፊት አንድ ረክዓ ሰላት አልዓስር መስገድ የቻለ ሰው ፈቀድ አድረከ አልዓስር ዓስርን አግኝቷል ይላሉ ነቢ ስ ስለም። ይሄ ደግሞ ቡኻሪ ውስጥ ያለ ሐዲስ ገብቷችኋል። አሁን መጀመሪያ ጥያቄው ካልገባችሁ መልሱ ነገራችሁ እንኳን ሊገባህና አልከበደህም ማለት ሰውዬው መጀመሪያ ሰውየው እንትን እንዲል እንዲገባው ሊከብደው ይገባል። ገባች ሲከብድ ነው የሚለው። እንዴት አሁን ያኛው የተጋጨበት ሰው መልሱን አገኘ ማለት ነው። ከተጋጨ ከከበደው ያገኘዋል ይህን መልስ እና ይክበዳችሁ ማለት ነው። ኢዘን እንደዛ ከሆነ ላይ ይሆንላችሁ ሳረ ሊልዓስሪ ወቅታኒ ለዓስር ሁለት ወቅት አለው ማለት ነው። አንደኛው ወቅት ወቅት እክትያሪ ይባላል። ምርጫ የሆነ ወቅት ኢለስፊራሪ ሸምስ ያ የምርጫ ወቅት እስኬና እስከ ፀሐዩ ዳለቻ እስከሚሆንበት ድረስ ነው። መጠናቀቅ ያለበት እስከዛ ነው። በምርጫው ለሚሰግድ ሰው ወቅት ضروري ደግሞ የሚባል አለ። የضرورة ወቅት የሚባል ደግሞ ኢላ ጉሩብ እሱ ደግሞ እስከት ይዘልጋል እስከ ፀሐይ መጥለቂያ ድረስ። ዞሮ ዞሮ የአስር ወቅት በጭፍልቁ እስከ ድረስ ነው እስከ ፀሐይ መጥለቂያ ድረስ ነው። እክትያርይ ወቅት አለው፣ በሩርይ ወቅት አለው። በሁለት ወቅቱ ስለሚከፈል ነውና አይጋጭም እያለ ربنا الله خير فائدة هذا التحديد يزي تحديد يزي اسكزي نو ما ما جدباتن لكن أن الإنسان عند سوء إذا كان أهلا لوجوب الصلاة للصلاة واجب النت أهل كهنة قبل أن يطلع الوقت أن يطلع الوقت وقته ሳይገባ በፊት ለሶላት ዋጅብ ሆኖበት ከሆነ ኢዛ ካነ አህለን ሊውጁብ ሶላ ይለናል። ለሶላት ዋጅብነት አህል ከሆነ አህል ማለት ዋጅብ ከሆነባቸው ሰዎች ውስጥ ከተደባለቀ ቀብላ አን የጥሉዕ አልወቅት ወቅቱ ምን ሳይል በፊት አለ ሳይገባ በፊት ለዚመትሁ ሶላ ሶላቱ ምን ይለዋል ግድ ይለዋል። ወኢዛ ዛለት አህልየቱሁ ፊ ሶላህ ቀብለ አን የድኹለል ወቅት የሰላት አህል መሆኑ ማለት ነው። ተጋጅ መሆኑ ያው መስገድ በሱ ላይ ግዴታ መሆን ማለት ነው። ያ ከተወገደ ግን ቀብለ አን የድኹለል ወቅት ወቅቱ ሳይገባ በፊት ወስተመረ ዘዋሉ አህልየቲ የዚህ የዘዋለል አህልያው ማለት ነው አህልያነቱ አለመኖር ማለት ነው። ቀጠለ ኢላ ኹሩጅል ወቅቲ እስከ ወቅቱ መውጣት ድረስ ለም ተጅብ ዐለይህ ሶላ ሶላ በሱ ላይ ግዴታ አትሆንም። ሶላት በሱ ላይ ግዴታ አትሆንም። በምሳሌ ገባችኋል ይሄ ሁላቸው እያለ ያለው የሶላት ዋጅብ የሚሆንበት ሰው አለ፣ የማይሆንበት ሰው አለ። ሶላት ዋጅብ የማይሆንባቸው ለምሳሌ ወር አበባ ላይ ያሉ ሴቶችን ዋጅብ ይሆንባቸዋል። አይሆንባቸውም። በል እንደውም ቢሰግዱትም አላህ ይቀበላቸው አይቻልም ጸሎት መስገድ። ወር አበባ ላይ እያለች አንድ ሴት መስገድ አይበቃም። እንግዲህ ይኸውላችሁ አንድ ሰው ኢዛ ካነ አህለ ሊውጁብ ሰላ ይላል ቀብለ አን የጥሉዐ አልወቅቱ ማነው ወቅቱ ሳይገባ በፊት የሶላት ዋጅብ ከሚሆንባቸው ሰዎች ከሆነ ለዚመት ሶላት ሰላት ግድ ይለዋል። ያው መስገድ አለበት። ወቅቱ ሲገባ እሱም እንደዚሁ ምን ሆኗል? አህልየው አለው ከሰላት ሰዎች ሆኗል። ስለዚህ መስገድ አለበት። ነገር ግን ቀብላ አን የድኹለል ወቅት የእሱ አህልያነቱ ተወግዷል። ሴት ልትሆን ትችላለች። ሀይድ መጣባት ከምን በፊት ወቅቱ ሳይገባ ወይም ደግሞ አህልያነት አለመኖሩ ቀጠለና ወቅቱ እስከሚወጣ ያ ሰላት ወቅቱ እስከሚወጣ ድረስ ሀይዷ እንዳለን የዚህ ጊዜ ሰላት መስገድ አይወጭም። ገባናል? مثال ذلك مثالي لنفرض أن بالاستيعاب أن رجلا عند سوية أصيب بمرض ثم آه، تعمم النافع فأغمي عليه فأغمي عليه إغماء يا يازو إغماء مالت يا أوديك أنا قرنا يا بقى راس ساتة أغمي عليه راس ساتة فين تسرع لما تولد قبل أن تزول الشمس أهيتو ሳትዞር በፊት ሳትዘነበል በፊት ወለም ዩፊቅ አልነቃም ኢላ ባዕደ ጉሩብ ሸምሲ ከፀሐይ ጉሩብ ማለት መጥለቅ ማለት ነው። ከዛ በኋላ እንጂ አልነቃም። ፈለይሰ ዐለይህ ሰላቱ ዙህሪ ወልዐስሪ ሰላተ ዙህርና ሰላተ ልዐስር በሱ ላይ የለበትም። ሰውየው ያሸለበው መቼ ስለሆነ ከፀሐይ መዘንበል በፊት ከፀሐይ መዘንበል በፊት ስለሆነ እሱን የወሰደው የመለሰው ደግሞ መቼ ነው? ፀሐይ ከጠለቀ በኋላ እሱ በንቃተ ህሊና እያለ በአቅል እያለ ወቅቱ አልገባም። ስለዚህም ይሄ ሰው ሰላት የለበትም። ሁለቱ ሰላቶች እንዳለፉ ናቸው ማለት የእነዚህ ሰላቶች ቀዳ የለበትም ይለፈቅ ሊአነሁ ዛለ አቅሉሁ ቀብለ ድኹል ልወቅት የውላችሁ እንግዲህ ወቅቱ ሳይገባ በፊት ምን ስለሆነ እያልን ነው አቅሎ ተዘውሏል እሱ ቀብለ ዘዋል ሸምስ ዛለ አቅሉ ፀሐይቱ ሳትዘነበል የእሱ አቅል ሄዷል ولم يعود إليه العقل إليه عقله يسوع عقل التمل لسم ودسو إلا بعد خروج الوقت كوقت موطات بغالاني سلذي فلا صلاة عليه فلا صلاة عليه ያበደው من ነው? ለምሳሌ ንበልና ልክ እንደዚህ ሰውዬ ኡግሚያ አለይህ እንደተባለው በህመም ምክንያት አበደ ሰው ፀሐይቱ ሳትዘነበል በፊት አምስት ተኩል ላይ እብደት ጀመሩት ነው። መግሪብ አዛን ሲለቀቀው እብደቱ እብድ ነበር። ጤነኛ ሁለቱ ሰላቶች የሉበትም። ለምን? የሚጠየቅበት አቅል ከሱ የተወገደው የዙሁር ወቅት ሳይገባ የዙሁር ወቅት ሳይገባ በፊት የለቀቀው ደግሞ የአስሩ ወቅት ወጥቶ ነው። ሳይወጣ በፊት ቢለቀው ኖሮ የምን ወቅት አገኘ ማለት ነው? የአስር ወቅት አግኝቶታል። መስገድ ይኖርበት ኸሪህ ማለት ነው። ኢምራአቱን ሴት ነች ደግሞ ሌላ ጠሁረት ጸዳች ምን ልሐይድ ከሐይድ ባዕደ ጉሩብ ሸምስ ከፀሐይ መጥለቅ በኋላ ሐይድ ነበረባት ስድስት ቀን ሰባት ቀን ያው ከሰላት ወጥታለች ማለት ነው። በዕደ ጉሩብ ሸምስ ከፀሐዩ መጥለቅ በኋላ አሁን እንግዲህ ስትጠራ ማለት ነው። ጠራች ይኸው ከፀሐይ መጥለቅ በኋላ ዛሬ ሊሆን ይችላል። ከፀሐይ መጥለቅ በኋላ ጠራች ከሐይዷ ታውቃላችሁ። ስድስት ቀን ሰባት ቀን ሴቶቹ ሀይድ እንደሚቀመጡ እናካለው ወደፊት ያውቃል ችግር ፈለይሰ አለይሃ ሰላቱ ዙህሪ ወልዐስር እቺ ሴት አሁን ስትጠራ ዙህርና አስሩ መስገድ ግዴታ ነው ወይ ከተባለ የለባትም። ለምንድን ነው የሌለባት? የጠራቸው ምን ላይ ስለሆነ ወቅት ከወጣ በኋላ ወቅት ከወጣ በኋላ የዙህርና ዐስር ወቅት የለም። ያንን ወቅት ቀድ ኸረጀ ኢምራአቱን ደግሞ ሌላዋ ሴት ነችም ሓወት ቀብለ ዘዋል ሸምሲ ቢሩብዕ ሰዓ ፀሐይቱ ዘንበል ካለች በኋላ ከሩብ ሰዓት በኋላ ሐይድ መጣባት ፈላ የልዘሙሃ ቀዳኡ ሰላት ዙህሪ ኢዛ ጠሁረት ሰባት ቀን ወይ ስድስት ቀን ጨርሳ ስትጠራ ያችን ሰላት አምጪ ያችን ሰላት ብለን ግድ አናስደርጋትም ሊአነሁ ዛለት አህልየቱሃ ቀብለ አን የድኩለ አልወቅት ቀብለ አን አልወቅት የእሷ አህልያነቷ ማለት ነው ወቅቱ ሙሉ ለሙሉ ወቅቱ ገና አላርንም ወቅቱ ሙሉ ለሙሉ ሳይገባ ተወግዷልና ሳይገባ ማለት ሙሉ ለሙሉ ወይ ሳይወጣ እንበለው። በዛ አይነት መፈሰርም እንችላለን። ቀብለ ቀብለ ዘዋል ሸምስ ነው እንዲ ያለው። ተመለሱ። ኢምራአቱን ሴት ነች። ሓወት ሐይዘየት ቀብለ ዘዋል ሸምስ ነው ያለው። ከፀሐይ መዘንበል በፊት በሉ በፊት ቀብለ ነው ያለው። ባዕድ ብዬ ቢሮ ሰዓት በሰዓት በሩብ ሰዓት በአስራ አምስት ደቂቃ ምናምን ፈላ የልዘሙሃ ቀዳኡ ሰላት ዙህሪ ኢዛ ጠሁረት በጠራች ጊዜ ምን አንላትም ማለት ነው ቀዳ ውጭ አንላትም ሊአነሁ ዛለት አህልየቱ ቀብለ እየድኩል ልወቅት ወቅቱ አልገባምና ግልጽ ነው አይደል ይሄኛው ግልጽ ነው ከዛኛው የበለጠ እሺ እንመጣበታለን ያኛውን እምራአቱን ሴት ነች ደግሞ ሌላ ጣሁረት ምን الحيض ከሐይድ የጸዳች የጠራች ሆነ ባዕደ ሙንተሰፍ ሌይል ከሌሊቱ ሙንተሰፍ በኋላ ከሌሊቱ ሙንተሰፍ ማለት ማለት ግማሽ በኋላ ከሌሊቱ ግማሽ በኋላ ፈለይሰ አለይሃ ሰላቱ ልዕሻ ሰላት ልዕሻ የለባትም አያችሁ የጠራችሁ መቼ ስለሆነ ከሙንተሰፍ ላይ ነው ሊአነሁ ቀድ ኸረጀ ልወቅት ወቅቱ ወጥቷልና ወዓላ ሀዳ ፈቂስ በዚህ ላይ ቀይስ ዓላ ሀዳ ፈቂስ አሁን ባልኩ መሰረት ሂድበት እያለ ይቀጥላል ማለት ነው እንግዲህ ይህንን ማወቁ የሰዓቱ እንግዲህ እንደዚህ መግቢያ መውጫውን ሁሉን ማወቁ ጠቀሜታው ለዚህ ነው ታሕዲዱን ማወቁ ሰዓቱን ገደብ ገደቡን ማወቁ ለዚህ ነው የሚጠቅመው ለማለት ነው مش ثم من ما الحكمة كذا من دنو طببوا في أنها جعلت في هذه الأوقات في أنها جعلت በመደረጉ في هذه الأوقات በእነዚህ ወቅቶች በመደረጉ ምንድነው ጥቅሙ ምንድነው ሕክማው ሕክማው ምንድነው ከተባለ ተጅዱ በይነ ሶላተይን ፊ ባዕድ ልአሕያም ሙደተን ጠዊላ አንዳንዴ በሰላቶቹ በሁለቱ ሰላቶች መካከል ሙደተን ጠዊላ ረዘም ያለ ጊዜ ታገኛለህ ምንና ምን መካከል እንዳለው ራሱም ይነግራቸዋል وبعض الأحيان عندنا دمو بين الصلاتين مدة قصيرة بهول الصلاة في المهكل أتر على قدينه يعني. فمن الفجر إلى الظهر كفجر أن ستوس كزور مدة مدة طويلة رجم هنا قدين يعني. ومن العشاء إلى الفجر كعشاء كفجر اللو طويلة هنا رجم كيف تتعلم ومن الظهر إلى العصر كظهور اسك عصر يالون قديم ستة وسط ما هكلنا ومن المغرب إلى العشاء قصيرة المغرب إلى العشاء سنة ونمو يتكرر ما أجر من دون طبعا كتب على الجواب مرسو الحكمة في ذلك بزيو استيالو الأبب والله أعلم بحكمته أببون برقد كما من بلايا الله من يكو أنها ربطت بتغير الأفق تغيرا ظاهرا بينا አነሃ ይህ የሰላቱ ሁኔታ ማለት ነው ሩቢጠት ተሳስሯል ቢተገዩር ልእፉቄ በአድማሱ መቀየር ተገዩረን መቀየርን ዛሂረን ግልጽ የወጣን በይነን ይፋ ይሆናል ፈመሰለን ምሳሌ ብንወስድ በይነመ ናሱ ፊ ظላሚን ዳሚስ ሰዎች ድቅድቅ ባለ ጨለማ ውስጥ ሆነው ማለት ነው ኢዛ ቢልኡፉቂ እስተናር أفقه من هذا الجل استنارة يبرد أفقه مالك أدماس وتهيأ لاستقبال الشمس وتهيأ يزدجج لاستقبال الشمس لتهيو تهيو لما قبل يزدجج عليه أفقه أدماس مال وهذا يه تغير أفقي عظيم تلك هنا عن ما تبي ليس بالهيئة الله لا رزق መን የስተጢዑ ማን ይችላል ምን ሊያረግ ይነግረናል አን ያእትየ ቢሃዘ ኑር ይህንን ብርሃን ይዞ ሊመጣ ማን ነው የሚችለው ባዕደ አን ካነ ልኡፉቁ አድማሱ ሁላ ከሆነ በኋላ ምን ከሆነ በኋላ ስንት أنا ما أطلب لك هنا بوهلا ظلا مظلما مظلما يا تعلم ظلاما تعلما دي تعلم داميسا دقدق على لا أحد يستطيع ما نم مش ويلم إلا الله عز وجل الله نش ما الذي يستطيع من الخلق ما نوك فطران مش أن يأتي ሊያመጣ ምንን ሊያመጣ ቢሃደ ሸምሲ በዚህች ፀሐይ ሊያመጣ የሚችለው ማን ነው? ሊቱኒረ ሊልዓለም ለዓለሙ እንድታበራ ፀሐይቱን ማምጣት የሚችለው ማን ነው? ላ አሐድ ማንም የለም። አላህ ቁርአን ላይ ምን ይላል? ቁል አረአይቱም በላቸው ለአህሉ መካ ለካፊሮችም በአጠቃላይ አረአይቱም ንገሩኝ እስቲ ኢንጀዐለ ላሁ አላህ ቢያደርግ አለይኩም ለይለ ሌትን በእናንተ ላይ ቢያደርግ ሰርመደን ሁል ጊዜ ቀጣይ ኢላ የውም ልቅያመቲ እስከ ቅያማ ቀን ድረስ የሚቀጥል ቢያደርገው ሌሊቱን ይላል መን ኢላሁን ገይሩላህ ከአላህ ውጪ ማን ነው አምላክ ያእቲኩም እናንተን የሚያመጣላችሁ ቢضያኢን ቢضያኢን በቀን ቀንን ማን ነው የትኛው አምላክ የትኛው ጌታ ሊያመጣላችሁ ነው አፈላ ተስመዑን የምትገነዘቡበትን አይነት መስማት አትሰሙም ወይ ይላል አሁን እንግዲህ እዚህ እቃ እያያችሁ ነው አይደለም? አላህ ስብሓነሁ ወተዓላ ይኸው ቁል አራአይቱም ኢን ጀዐለ አላሁ ዐለይኩም ለይለ እያለ ዳዕዋ እያደረገላቸው ነው። ሌሊቱን አላህ ቢያደርገው በእናንተ ላይ እንደው እስከ ቅያማ ድረስ የሚቀጥል ሌሊት ብቻ በቃ ማን ነው ከአላህ ውጪ ሌላ አምላክ ضيአን ቀንን የሚያመጣላቸው لا إله إلا الله قال الله تجيب أولاد من ملك هنا أملاك إلا لا أحد عند من لم يأتي بضياء ضياء ويمكن من أبرات ميمتا إلا الله عز وجل الله نجي أفلا تسمعون لا إذن هذه آية من آيات الله سلزيم مهي من دنو يا الله سبحانه وتعالى عند آيات ومن أجل ذلك ለዚህ ትልቅ የአላህ ስብሓንሁ ወተዓላ ተአምር ሲባል ሹሪዐ ሰላቱ አልፈጅር። ስለዚህ የምንሰግደው እያንዳንዱ ነገር ከተፈጥሮ ጋር ቁርኝት አለው ማለት ገባናለ። የሰላት አልፈጅሩ ሕክማ ወላሁ አዕለም ይሄ ነው የሚሆነው። ማንም ይሄንን መግለጥ የማይችለውን ከባድ ነገር አላህ ስብሓንሁ ወተዓላ ይገልጣል። ለሰው ልጆችም እንደዚሁ መጠቃቀሚያ ይሆናል። እንደምታየው ኸልቁን እንደው በትንሽ ከተማ ያለ ሰው እንደው ብዙ እንትን ላይ ነው ይችላል በቅጥ እንጂ ላገናዝበው ይችላል እንጂ አሁን አንዳንዴ እንደው ትላልቅ ከተማዎች ሄደህ ከልቁ እንዳለ እንደዚህ ሲተራመስ አሁን ይሄ ሁሉ ሰው በልቶ ነው የሚያድረው የትኛው ማሳ ነው ይህንን ሁላ ህዝብ እያስተዳደረ ያለው ትላለህ። ነገሩ እውነት ነው። ምን ምን አለመሰላችሁ አንዱ ሰንጋ ቢወደድ አንበሳ ፈጽሞ ሽሮ አይበላልህም አለ። የፈለገ ሰንጋ ቢወደድ አንበሳ ሽሮ በልቶ አያውቅም። ሰንጋውን ነው የሚበላው። ዛሬም ማለት እንደዚህ ተወልዶ እሱ ምንድን ነው? የአላህ ፍጥረት ነው። በቃ የአላህ አፈጣጠሩ ይህ ነው ማለት ነው። የአላህ አፈጣጠር ይህን አድርጎታል። ኸልቁን በዚህ አይነት استكاكلوتال الله نظام اسيزوتال سرعه اسيزوتال وما وما من دابه في الارض الا على الله رزقها عندي تم بمريت لا يالك تنقضاك لك بمريت لا يالك تنقضاك اشباتك لا رزق بالله اج يهون اج نبينا عليه الصلاه والسلام جبريل عليه الصلاه والسلام متو ان روح القدوس روح القدوس مالت منفس قدس مالت جبريل سمع عنده روح القدوس نو ነፈኸ ፊ ረውዒ ብለዋል። ልቤ ላይ መጥቶ ነፋብኝ። ከዋህይ አይነቶች አንዱ ይሄ ነበር። ምንድን ነው የነፋብኛው? አነ ነፍሰ ማ ሚን ነፍስን ተሞቱ ኢላ ሐታ ተስተክሚለ ርዝቀሃ የትኛዋም ነፍስ አትሞትም የእሷን ርዝቋን ሳታሟጥጥ። እዛ ነው ሰውየው እንግዲህ ትንሽ ርዝቅ ትቀረዋለች የቀረው ማለት ነው። ስንት አመት ታሞ ጀርባው ተላልጧል ለራሱ የተኛበት ብድግ ብሎ አምጡ ይላል። ትሰጠዋለህ። ይጠጣ ምን ይላል። ከዛ በኋላ ከትንሽ ጊዜ በኋላ ስታየው የለም ሄዷል ወደ ብዙ አይነት የዚህ አይነት የተከሰተ ብዙ አይነት አለ ብዙ ሰው ጋር ያ ምንድነው እያንዳንዱ ሰው አላህ የከተበለትን አላህ የከተበለትን ሳያገኝ ፍጹም አይቀርም ማለት ነው። ከዚህ ከተፈጥሮ ጋር በጣም ተያያዥነት አለው ሸሪዓችን። ያው አላህ ስብሓነሁ ወተዓላ ሸሪዓውን ራሱ ምንድን ነው ያደረገው? ተፈጥሮ ነው ያደረገው፣ ፍጥራ። ለዛ ነው እስልምና ተነሳ የሚባል ነገር የለም። ገባችሁ አይደለ? ከተወለደ ልጁ አሁን ሻህዳ እናስይዘዋል እንዴ? ሻህዳ እናስይዘዋል እንዴ? ራሱ መጀመሪያ ሻህዳ ይዞ ይመጣል። ራሱ ተፈጥሮ ምንድን ነው ማለት እስልምና ተፈጥሮ እስልምና አላህ ለዚህ ነው ምን ያለው ፊጥረት አላህ እቺ ዲን ማለት የአላህ ፊጥራ ነች አለ ተፈጥሮ ነች። ላ ተብዲለ ሊኸልቅላህ የአላህን ፍጥረት አትቀይሩ ነው ተፈጥሮን መቀየር ማለት ነው። ከእስልምና መውጣት ማለት ተፈጥሮን መቀየር ኸይር ثم قطعت الصلاة እንግዲህ ይሄው ማንም ማድረግ የማይችለው ነገር ነው አይደለም እንዴ ይሄንን ትልቅ ጨለማ መግፈፍ የአላህ ስብሓን ወተዓላ ትልቅ ተአምር ስለሆነ ከዚህ ከአላህ ተአምር ጋር ተያይዞ አላህ ከሰጠን ትልቅ ከሆነ ኒዕማም ተያይዞ ሰላት አልፈጅር ይሰገዳል ማለት ነው። በግዴታነት ሰላት የሚሰገደው ለዚህ ነው። ከዚህ ጋር የተያዘ ትልቅ ተአምር አለ ማለት ነው። ሱብሃንአላህ ثم قطعت الصلاة عند طلوع الشمس ፀሐይቱ በምትወጣ ሰዓት ሶላት ተቋረጠች። ሊየኩነ ሀዛ ይህ እንዲሆን ወቅተ ፈራግ ሊናስ ለሰዎች የፈራግ ሰዓት ፈራግ ማለት ክፍተት ያው የተለያየን ነገር የሚሰሩበት ክፍተት ሰዓት እና ወጠለብ ልልመዓሽ ለኑሯቸው ደግሞ የተለያየን የሆነን ነገር የሚፈልጉበት እንዲሆን ክፍት ተደረገ። እስኬት ድረስ እስከ سويت سجدة بس كين ناهم سبحان الله بس كظهر جلس مالا سبحان الله كذا هاي تسفى الزنبال من يمضى صلاة الظهر مضى تكون إذا زالت الشمس من صلاة الظهر وهو يطهي من الذنب مالت انحرافها من شافه من الجهة الشرقية كمسراك أو يكفل إلى الجهة الغربية من الأفق ودا مئراب أو يكفل كأدماسه ከአድማሱ ወደ ምዕራባዊ ክፍል ጂሃ ማለት አቅጣጫ ወይም ክፍል ማለት ነው وانتقال ሸምሲ من الأفق الشرقي إلى الأفق الغربي ፀሐይቱ ከምስራቃዊው ክፍል ተነስተው ወደ ምዕራባዊ ክፍል መሄዷ ይሄ ሚን አያት ላህ ስብሓነሁ ወተዓላ ትልቅ የአላህ ተአምር ነው። አያችሁ ሰላቱ ትስስሩ ከተፈጥሮ ጋር وهذا تغير ይህ መቀየር ነው ፈበይነማ ينقص الظل ያ ጥላ ማለት ነው እየቀነሰ ባለበት ሁኔታ ኢዳ ቢሂ የዚዱ ባዕደ ዘዋል ኢዳ ቢሂ እሱ ከዛ በኋላ ምን የሆነ ይሆናል የዚዱ የሚጨምር ይሆናል ባዕደ ዘዋሊ ከዘዋል በኋላ መጀመሪያ ምን እየሆነ ነበር እየቀነሰ ነበር አይደለም እየሄደው ፀሐይቱ ወደ ላይ በወጣች ቁጥር ማለት አሁን ደግሞ ወደዚህ ተዘንብላለች እየጨመረ ሊሄድ ነው ማለት ነው ጥላው ፈመን ለዚ ማን ነው የሚችለው أن يزحزح هذه الشمس العظيمة إتشن تلك هونش صحيح صحيح قدي تلك هونش بلانيت إتشن تلك بلانيت صحيح ما نو فكك لي الرجاك المشرم من شرق السماء إلى غربه من شرق السماء كسماء كسماء مسراق أو يكفل إلى غربه ودب مقراب أو يكفل لا أحد يستطيع ما نم من أن ينقل هذه الشمس اچن صحاي نقل اللي ارغال نقل مالك ليعذب غرال من شرق السماء كسماء مسراق او كفل الى غربه ودا مقراب او كفل الا خالقها عز وجل فطاريوا الله سبحانه وتعالى انج رب العالمين يا لما تيتان الذي يقول للشيء كن فيكون لنقره لنجر كل من هون هون ميكينيا فاذا اذا ስለዚህም ነቁሉ እንላለን هذا من آيات الله الله يا الله تلقى ተአምር ነው ስለዚህም فصار سببا للصلاة لمن سبب هنا مالنا لصلاة لصلاة الظهر تلقى سبب هنا هنا أما العصر عصر فلا أعلم لذلك حكمتنا عندني لازم ما قوي هنا حكمة يلم والعلم عند الله عز وجل يهنني على الرقبة يا الله سبحانه وتعالى እውቀቱ ነው ወልዕልሙ እውቀቱ ንድ ላ ዘ ወጀል የአላ ስብሓናሁ ወተላ አላ ዘንድ ነው ነው የሚሉት እውቀቱ አላ ዘንድ ነው እንደ እኔ ወላሁ አለም የማቀው ነገር የለም ነው وأما المغرب أما المغرب مغرب ما فبعد مغيب الشمس كطهيت مطلق وحالا يتغير الجو أجر يتغير وما أعظم الأرض لو شاهدتها وأنت في الطائرة وما أعظم الأرض مريحا من أسل لو شاهدتها لكتات وأنت في الطائرة أنت فليل هون المالك فليل هون وقد غابت الشمس عن الأرض وقد غابت الشمس وقد غابت الشمس آه، غابت ألقت الشمس آه، ፀሐይቱ ማለት ነው አን አልአርض ከመሬት ላይ ተራቀች ጠለቀች والله إنك لتعرف الحكمة في قوله تعالى والليل إذا يغشاها በሌሊትም እምላለሁኝ ኢዛ የግሻሃ ቀኗን ባከናነበ ጊዜ ኢዛ ይቆጢሃ ማለት ነው ባከናነባት እንደዚህ በሸፈናት ጊዜ فقد قمت أنا مرة من المطار من القصيم قبل غروب الشمس بدقائق ፈቀድ ቁንቱ እኔ ተነስቼ ነበር ይላሉ። አነ መረተን ሚነል መጣሪ ከመጣር መጣር ማለት ይሄ የአይሮፕላን መነሻ ማለት ነው። እንደ ቦሌ ያለ ሚነል ቀሲሚ ቀሲም ከሚባለው ሀገር ቀብለ ይሄ ቀሲም የሚባለው የሳዑዲ ግዛት ውስጥ ያለ አንድ ቦታ ነው። እነ ሼክ ተወሰሚን ሀገር ነው። ሚነል ቀሲሚ ቀሲም ከሚባለው ሀገር ማለት ቀብለ ጉሩብ ሸምሲ ፀሐይ ከመጥለቋ በፊት ቢደቃይቅ ቢደቃይቅ በተወሰኑ ደቂቃዎች ወውቅሊዓት አጣኢራ ጣኢራ ተነሳች። ወጋባ አሸምሱ አላ አህል አልአርድ በመሬት ሰዎች ላይ ደግሞ በመሬት ሰዎች ላይ ምን እንትን ብላለች ይላሉ። ይኸው ፀሐይ ትጠልቃለች። ወላኪንና ነገር ግን እኛ ፊሰማ ሰማዕ ላይ ሆነን ኑሻሂዱ ሸምስ ፀሐይቱን እንመለከታት ነበር ይላል። ሱብሃንአላህ ላኪን ሌይላ አለል አርድ ሌሊቱ ምን ላይ ነው ማለት ነው? አለል አርድ መሬቱ ላይ ነው የወረደው። ሱብሃንአላህ አልዓዚም ሌሊቱ መሬቱ ላይ ወርዷል። ፀሐይቱን ግን እኛ እናያታለን። ከአነሁ ሰውቡን አስወደው ልክ እንደው ሌሊቱ ጥቁር ልባስ ያለበሰ ነው የሚመስለው ወደ መሬት ሲታየው ቀድ ጉጥየት ቢህ ልአርዱ መሬት በሱ ተከናንባበታለች ወይም ደግሞ ተሸፍናበታለች ወቢሃዛ የተበየኑ ለከ በዚህ ይገለጽልሃል ዓظመተ ቀውሊህ ተዓላ አላህ ያለው ንግግር ክብደቱ ምን ያለው ወለይል በሌሊትም እምላለሁኝ ኢዛ يغشاها إذا يغشاها باكنا نبات ببي مريحا فعند هذا التغير العظيم يهين قدي تلك إخوانا تغير فرض الله آه، بمجن بقدي فعند ملو زمن اللي متقوم نذكرنا إيهي تلك إخوانا تغير بتجن بقدي فرض الله علينا صلاة الله سبحانه وتعالى صلاة بني علي قدي وهي ماذا صلاة مغرب صوم صلاة المغرب لك وكذلك العشاء إشام من دزه آه، لما غاب الشفق الأحمر آه، شفق الأحمر على إنه السوء آه، بتصور قديم صار هناك صار هناك ذابت عليه هنا مالنا تغير في الجو فأجر لي راس إن شاء الله مكير يا متات لأن الشفق الأحمر شفق الأحمر من أنهم يدللوا دليل تقوم على قرب شعاع الشمس የፀሐይቱ ፉዓዕ ማለት ይሄ ምንድነው የምንለው? እንደዚህ አሁን ጨረር፣ የፀሐይቱ ጨረር መቅረቡን ነው የሚያሳየው። የፀሐይቱ ምንም ፀሐይቱ ብትጠልቅም ጨረሯ በተወሰነ መልኩ መኖሩን ነው የሚያሳየው ማለት ነው። ይሄ ቀዩ የሚቀረው ነገር ፈሁወ እሱ በቅየቱ ሹዓዕ ሸምስ የፀሐይቱ ሹዓዕ ሹዓዕ ማለት ጨረር ነው። የፀሐይቱ ጨረር በቅያ ነው ቀሪ የሆነ ፋና ነገር ነው ፈኢዛ እክተፋ ፈኢዛ እክተፋ እሱ ሲሰወርና ሲጠፋ ደላ አላ ቡዕድህ የፀሐዩን ምን ነው የሚያሳየው ርቀት ፀሐይቱ በጣም እንደራቀች ያሳያል ወቢሃዳ በዚህ ነዕሪፉ ሕክመት አላህ የአላህን ጥበብ እናውቃለን አዘ ወጀለ ፊ ፈርድ ሰላቲ ፊ ሀዚህ አልአውቃት በእነዚህ ወቅቶች አላህ ስብሓንሁ ወተዓላ ሰላትን ግዴታ ማድረጉን ህክማውን ከዚህ እንገነዘባለን። ሕክማውን በእነዚህ ወቅቶች ለምንድን ነው ግዴታ ያደረገው የሚለው ከምን ጋር የተያያዘ ነው ማለት ነው? ከተፈጥሮ ጋር የተያያዘ ትላልቅ የሆኑ ተአምራቶችን ሙናሰባ ባደረገ ወይም በተያያዘ መልኩ የመጣ ነው ነው። እዚህ እጅግ ያቆምላችሁ። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين